ومن اهتدى بهداه واتبع آثره إلى يوم الدين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح رقم الحديث 845 ስምንት መቶ አርባ አምስተኛው ሐዲስ ላይ ከኪታቡ ኒካህ እነሳለን من يقرأ أثنى فليفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن سهل بن سعد الساعدي رضي الله عنه قال جاءت امرأة إلى رسول الله صلى الله عليه وسلم فقالت يا رسول الله جئت أهب لك نفسي فنظر إليها رسول الله صلى الله عليه وسلم فسعد النظر فيها وصوبه ثم طأطأ رسول الله صلى الله عليه وسلم رأسه فلما رأت المرأة فلما رأت المرأة أنه لم يقض فيها شيئا جلست فقام رجل من أصحابه فقال يا رسول الله إن لم تكن لك بها حاجة فزوجنيها قال فهل عندك من شيء فقال لا والله يا رسول الله فقال اذهب إلى أهلك فانظر هل تجد شيئا فذهب ثم رجع فقال لا والله ما وجدت شيئا فقال رسول الله صلى الله عليه وسلم انظر ولو خاتما من حديد فذهب ثم رجع فقال لا والله يا رسول الله ولا خاتما من حديد ولكن هذا إزاري قال سهل ما له رداء فلها نصفه فقال رسول الله صلى الله عليه وسلم ما تصنع بإزارك إن لبسته لم يكن عليها منه شيء وإن لبسته لم يكن عليك منه شيء فجلس الرجل حتى إذا طال مجلسه قام فرآه رسول الله صلى الله عليه وسلم موليا فأمر به فدعي به فلما جاء قال ماذا معك من القرآن قال معي سورة كذا وسورة كذا عددها فقال تقرأهن عن ظهر قلبك قال نعم قال اذهب فقد ملكتكها بما معك من القرآن متفق عليه واللفظ لمسلم وفي رواية قال له انطلق فقد زوجتكها فعلمها من القرآن وفي رواية للبخاري أملكناكها بما معك من القرآن ولأبي داود عن أبي هريرة قال ما تحفظ قال سورة البقرة والتي تليها قال قم فعلمها عشرين آية طيب <clears throat> ያው ስለ መህር ጉዳይ ነው የሚነግረን የመህር ጉዳይ እንደ ሁኔታው እንደ ጉዳዩ ይታያል እንጂ ይህን ያህል የሚባል ነገር አይደለም ነው وعن سهل بن سعد الساعدي رضي الله عنهما قال سهل ዘጋቢው ነው ابن سعد سعد አባቱ ነው الساعدي ቀቢላው ማለት ነው ቃል ጃአት imra'atun የሆነች ሴት መጣች አለ امرأቱን የሆነች ሴት ነኪራ ነው የተፈለገው አሁን የሴቷ መምጣትና የነብያችን መልስ ከዛም የነበረው ክስተት ነው እንጂ ሴትየዋን በግልጽ ከሊት ብሎ መናገሩ አይደለም የተፈለገው ታሪኩን ተከታተሉ የመጣችው ወዴት ነው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣችና ፈቃለት እንደደረሰች አለች ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ጂቱ አሃቡ ለከ ነፍሲ ነፍሴን ልጀባሁ ልሰጡህ ነው የመጣሁት አለች። እኔን ልሰጡህ ነው የመጣሁት። ሰጭታውም ተሰጭታውም አንድ ሆነ። ፋዒልና መፍዑል አንዳንድ ጊዜ አንድ ይሆናል ይላሉ ነህያዎች። አሃቡ ነፍሲ ራሴን ልሰጥህ ነው የመጣሁት ምን ያስፈልጋል አንድ ሰው ይሄን ስጦታ አመጣሁ ሊባል መቼም ስጦታው ምንድነው ብሎ የሚያየው አይደለም ስለዚህ فنظر اليها رسول الله صلى الله عليه وسلم ያው አጭታ የሆነ ሰው የሚያጫትን ሴት ማየት እንደሚበቃ ተነጋግረናል ድጋሚ አያስፈልገንም ስለዚህ ምን ምን አደረጉ فنظر اليها ቀጥታ ትሆነኛለህ አትሆነኝም እንደው ያው ለጋብቻ የሚጋብዘው ይመከት ብሎ የለ ማየት ያለባቸው ነገር ሲመለከቱ فنظر الى رسول الله فصعد النظر فيها وصوبه ከፍ ዝቅ አድርገው አይናቸውን ያው ማየት ያለባቸውን አካባቢ አዩ ማለት ነው ከዛ ካልጣመ ምን ይደረጋል ያው ያልፈለግ ምልክት ይታያል ثم طأطأ رسول الله صلى الله عليه وسلم ከዚያ ነብያችን አቀረቀሩ ማለት ነው ረሰው ጭንቅላታቸውን ወደ ታች ወደ መሬት አቀረቀሩ የጣመ ዕቃ ቢሆን መርቀንቀን ይሉ ነበረ ስለዚህ እንዳልፈለጓት ግልጽ ነው فلما رأت المرأة أنه لم يقضي فيها شيئا جلست ወይ አልፈልግሽም ወይ ፈልግሻለሁ ካልተባለች መቼስ መሄድ የለባትም ስለዚህ ፈለማ ራአት መራእ ሴትዮ ስታይ ጊዜ ማለት ታረጋግጥ ጊዜ ማለት ነው አነሁ ነብዩ አለይሂ ሰላቱ ወሰለም ለም ይቅዲ ያልወሰኑ መሆኑን فيها በሷ ላይ ውሳኔ ገና አልወሰኑም ፊክር ውስጥ ነው ያለው ገና ያስተነተኑ መሆኑን ስታቅ ሸያኖት አንድ የሺ ጀለሰ ተቀመጠች እሷ ቁጭ እሳቸው አቀርቅረው ዝም መፍትሄ ጠፋ ፈቃመ ረጁሉ ምን አስሐቢሂ ከባልደረቦቻቸው መካከል አንድ ብልጥ ነበርና ወይም ብሉህ ቆም አለ فقال يا رسول الله አላቸው إن لم تكن لك بها حاجة እንደው እሷን የማትፈልጓት ሆነው ከሆነ ያቀረቀርኩትና እንደዚህ ጊዜ ፈጀብህ አላቸው ፈዘውጅኒሃ ለምን አሳልፈው ለኔ አታጋቡኝም አላቸው አንበሳ ነው ቃል فهل عندك من شيء አሉት የሆነ ነገር አለህ እንዴ አሉት የሆነ የምሰጠው ነገር አለ ወይ ለማግባት መቼስ የሚያገባ ሰው ዝም ብሎ ተጥሎለት አያገባም ጥሎ ነው የሚያገባው ስለዚህ የሆነ ነገር አለ ወይ فهل عندك من شيء የሆነ ነገር አለ እንዴሉት فقال لا ኧረ የለኝም እጄ ባዶ ነው እንደ እኔ ያልከ የምትጨናነቁ ብዬ ነው እንጂ ማለት ነው ላ والله يا رسول الله ምንም ነገር የለም አላቸው እሳቸው ዝም ብሎ ማስረከብም አልፈለጉም ደሞም ቢሰጡም ችግር ነው አይገ አታስፈልግም ሂድ ቢሉትም ደግሞ ሌላ መፍትሄ አልተገኘም ምን አሉት فقال اذهب الى اهلك አሉት ወደ ቤተሰቦችህ ሂድና ትንሽ ዳብሰ ሰልለህና ተሎ ፈንዱር ተመልከተ هل ተንሽአን ከቤተሰብ በኩል ጥሎሽ የምጥለው ነገር የሚሰጡ ነገር ካለ ሂድና ሲቃኘው ሰፈሩን አሉት እሺ አለ فذهب ሄደ ሄዶ አልቀረም ያው ያለው ነገር ፈላልጎ ፈትሾ ተመልሶ መጣ ثم رجع ما ከዛ ተመለሰ فقال ለነብያችን አላቸው لا ምንም ነገር አላገኘሁም ላ ማ ማ في شيء ما وجدت شيئا ምንም ነገር አላገኘሁም መህር የሚሆን ነገር አላቸው والله والله ما وجدت شيء አላቸው አንዳች ነገር የለም ቤታችን ባዶ ነው አላቸው የወፈረ ጋዝ فقال رسول الله صلى الله عليه وسلم يا الله مكنيا ደግሞ አሉት انظر ولو خاتما من حديد አሉት እንደው የወርቅ የብር ቢጠፋ የብረት ቀለበት አይጠፋምና የብረት የጦር ላይ ያለ ጀንፎ ታውቃላችሁ? ጦር ላይ በኦሮሚያ ዙሪያ ጦር ታውቃላችሁ መቼም እዛ ላይ የሚደረግ የብረት እንትን አለ ቀለበት ነገር አለ ጀንፎ እንለዋለን ያ ምንም የማያምር ማለት ነው እሱ ቢሆን እንደው ፈልጋሉት የብረትም ቢሆን አሉት እሱም አልተገኘም فذهب ثم رجع አሁን ሄዶ ፈልጎ አጥቶ መጣ فقال لا والله يا رسول الله ولا خاتم من حديد አላቸው ምንም የብረትም ቀለበት ላገኝ አልቻልኩም አላቸው ولكن هذا إزار ይሄ ሽርጤ ነው ይሄ ነው እንግዲህ የተገኘው ነገር አላቸው ቃለ ሰህሉን ዘጋቢው ነው ማለሁ ሬዳ አለ ነው ሽርጥ ነው ያለው ከላይ እንኳ የሚጣፋ ጋቢ እንኳ የለውም አለ ሽርጡን ነው የቀረበው ሁለት ቢሆን እንኳ አንዱ ለሱ አንዱ ለአንተ ይባል ነበር የለውም አለ ምስኪን ያለ ዲሃ ነው ፈላሃ ንስፉሁ ማለሁ ሬዳ ፈላሃ ንስፉሁ فقال رسول الله صلى الله عليه وسلم ما تصنع بذلك قالوا ያው እቺ ሽርጥ የነች هذا ኢዛሪ ያላቸው ስለዚህ ፈላሃ ንስፉ ማለት ከፍዬ ሰጣታለሁ ሰንጥቄ ማለቱ ነው ጋቢ የለውም የሚለው ጣልቃ ነው እዚህ ጋር ሐዲስ ላይ ጣልቃ እያስገባ ነው ሰህ ማብራሪያ ቢኖረው እንኳን አንዱ ለሱ አንዱ ለኔ ይል ነበር ማለት ነው ያ ስለሌለው እቺ ሽርጧን እንካፈላት አለ فقال رسول الله صلى الله عليه وسلم ما تصنع بإزارك ከዛ በኋላ ኢዛርህን ሽርጥህን ምን ታደርገዋለህ ምን ልታደርገው ነው ሽርጥነቱ ደግሞ ሊጠፋ እኮ ነው መቀነት ሆነ እኮ ኢለቢስተሁ አንተ ብትለብሰው ለሚኩን አለይሃ ሚንሁ ሸይ እሷ ላይ የሚደርስ የሚጠፋ ነገር የለም ወኢለቢሰቱ እሷ ከለበሰችው ለሚኩን አለይከ ሚንሁ ሸይ አንተ ጋር የሚደርስ ነገር የለም እንደው በጣን ያብርድ ልብስ ከለብነ ብራሽ ባንዲ ብትለብስ ነገር አይደለም ያመጣው ነገር ይሄ መፍትሄ አይደለም አሉት እሺ ፈጀለ ሰረጁል እንግዲህ ከዚህ በላይ ሰው ያለውን ከወረወረ ፈሪያ አይባልም። ያለኝን ሽርጥ ያለው ከዚህ ውጭስ የለኝም አለ። መፍትሄው ቁጭ አለ። እሱ ቁጭ፣ እሳቸው መጠባበቅ፣ ሰትየቱ ቁጭ ሐታ ኢዛ ጧለ መጅሊሱሁ ቁጭታው ሲረዝም ሲሰፋ ሲበዛ ቃመ አልቻለም። ሰውየው ቆመ። ሊሄድ ይመስላል። ያስፈራራ ነው። እኔ ብትፈልጉ ነው እንጂ ሄድላቸው ነገር ይመስላል። ከዚያ ፈረአሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa መልእክተኛ አዩት ተነስቶ መሄዱን ማለት ነው አቀርቅረው ነበር አሁን አይተውታል ማለት ነው ሞሌን ማት ወደ ኋላ ጀርባ ሰጥቶ ሲሄድ አዩት ፈአመረ ቢሂ አዘዙ ጥሩት ጥሩት አሉ አስመኝ ሰው እያሉ እንግዲህ ቁጭ ብሎ ጠብቆ ጠብቆ ለምኗል ፈዱዕየ ለሁ ጠሩላቸው ማለት ነው فدعي له ያው ጠሩትና መጣ ማለት ነው ተስፋ አልቆረጠ መልሶ መጣ ፈለማ ጃአ እንደመጣ ቃለ ነብያችን አለይሂ ሰላቱ ወሰላም አሉት ማዛ ማከ ምን ቁርአን እንደው ሌላ መፍትሄ እንፈልጋለን ከቁርአን ምን ያፈዝከው ነገር አለ አሉት እኔ ቃለ معي سوره ከዛ وسوره ከዛ አላቸው እንዲህ ያለ ቦታ ላይ ይሄን ያህል ሱራ ሐፍጃለሁ እዚህ ቦታ እንዲህ ያለ ሱራ ሐፍጃለሁ እያለ ከዛ አደደሃ አለ አደደሃ ቆጣጠረላቸው ማለት ነው طيب فقال تقرأهن عن ظهر قلبك አሉት ሳታይ ታነባቸዋለሁ ሸምድሃቸዋለሁ ያሉት عن ظهر قلبك ማለት በቀልብህ እንደው ዝም ብለህ ታነባቸዋለሁ ወይ በህፍዝ ታቃቸዋለሁ ወይ ለማለት ነው ቃለ ናም አወላቸው ለዚህ ጎበዝ ተማሪ ነኝ ማለት ነው የገንዘብ ነገር ነው ያስቸገረው እንጂ ቃለ اذهب እንግዲያው ሰይድ በል ሂድ ፈቀድ መለክቱሃ መለክቱከሃ አስመልክሃለሁ በእጅህ አርጌልሃለሁ አጋብቻለሁ እ አንዳንድ ጊዜ ቆራጠኝነት ያስፈልጋል አጋብቻለሁ ቢማ ማአከ ሚነል ቁርአን ከቁርአን አንተ ጋር ባለው ማለት ሊቱቅሪአሃ ልታስቀራት የሐፈስካቸውን ሱራዎች ልታቀራት ይሄንን መህር አድርገን አጋብተናሃል አጋብቻለሁ አሉት ሴቶቻችን የመህር ጉዳይ እስከ ቁርአን ማስቀራት ይደርሳል በሻፊዒ መዛማ ሲዋክም ይላሉ አሉ አነፍየው አስር ብር ነው ስሚለው አላየሃል ትንሽ ነገርም ቢሆን መስጠት ከቻለ ማግባት ይችላል ነው ግን ይህን ስንል ደግሞ እቺ ወርሮ ዝም አይደለም ነጋችን የሰው ልጅ አመጥቶ የሚያበላው የሚያጠጣው አልባሳት መጠለያ የሚባል ነገር እንዳለ ነው በክራይም ይሁን በምን ይሁን ብቻ ያው ከጆዳፍ አለ ማለት ነው ምግቡ እለቱን ማስደሰቻ የሚሰጣት ነገር ነው ያጣው ሰውየው ለዚያም ቁርአኑ በጀው ቁርአን ዱንያ አኺራ ይጠቅማል ብለን እንዴ ይሄው እቺ እቺን ቆንጆ ሊያጣት ነበር አገኘ ማለት ነው በምን በመማሩ በአዋቂነቱ ቁርአን ላይ በመጠማጠሙ መቼም ቁርአን ሲቀራው ለሴት ብሎ አልቀራውም ግን የቀራው ቁርአን እዚሁ ጠቀሙ ማለት ነው ወለፍዙ ለሙስሊም متفق አለ ነው ሐዲሱ ቅንብሩ የሙስሊም ነው ይሉናል ኢማም ሙስሊም ወፊ روايه ለሁ በሌላ ዘገባ ለሁ ለሙስሊም ሙስሊም በዘገቡት ዘገባ እንጠልቅ ሂድ ያሉት ይذهب ባለው ቦታ ፈቀድ ዘወጅቱከሃ አጋብቻለሁኝ እቺን ሴትዮ አሉት ፈዓልምሃ ሚን አልቁርአን የቅድሙን እያብራራ ነው ባላህ አጋብቻለሁ ማለት ምን ማለት ነው አስተምራት ማለት እንደሆነ ፈዓልምሃ ሚን አልቁርአን ይሄ ግልጽ ነው وفي روايه للبخاري أملكناكها بما معك من القرآن ከቁርአን ባለህ አስመልከንሃል አሉት አስመልከንሃል ولأبي داود عن أبي هريرة قال ما تحفظ ምን የምትሐፈዘው ነገር አለ ጥያቄ ነች ማ አፍራሽ አይደለችም ማ ተሐፈዙ ማለት ማዳ ተሐፈዝ من القرآن ማለት ነው ከሱ ከቁርአን ምን ምን ታፍዝሃል ምን ታውቃለህ ቃለ ሱረቱ በቀራ ቅድም ከዛ ወከዛ ያለውን ሊያብራራ ነው ደግሞ ይሄ ወሊ አቢ ዳውድ ወሊ ከዛ ወሊ ከዛ እያለ ዘገባ የሚመጣው ላለፈው ሐዲስ ማብራሪያ ሲያስፈልግ ነው ከዛ ወከዛ ያለው ነገር አይታወቅም ምናምን ምናምን ምናምን እንደ ማለት ነው ግን ይሄኛው ዘገባ ምን አለ ቃለ ሱረቱ ሱረቱል በቀራ ሱረቱል በቀራን ሐፍዣለሁ ወለተሊሃ ቀጥላ ማናት ከሶስት በቀራ ቀጥሎ ያለው አለ ኢምራን ማሻአላህ ቃለ ቁም ፈዓልምሃ 20 አያሃ ከዚች ውብሳ ደግሞ ቀነሰች ቀነሱባት እኮ ሀያ አንቀጾችን አስተምራት እና ያው እንድረናሃል መህሩ እሱ ነው አሉት ያው ሀታ ሶስት በቀራ ሙሉ በሙሉ ማስተማር አልተገደደም ማለት ነው የሐፈዘው ሁሉ ማቅራት ደረሳ እኮ በአንድ ቀን ሁሉም ካስተማሩት ያው ሸክ ሆነ ማለት ነው። እና እንዳትደርስበት ፈልገው ነው መሰለኝ ሀያ ሀያ አንቀጽ ነው እንዲያስተምር ያፈቀዱለት ማለት ነው ወይም ያዘዙት። ዙሮ ዙሮ ከዚህ ሐዲስ ሐዲሱ ደረጃው ያው ሙተፈቅ ነው ወዳኛውም ሙስሊም ዘገባ እያለን የመጣው ዝሮ ዝሮ ሰሂህ ነው ሐዲሱ የአቡ ዳውድ ላይ ያለችው ላይ ብቻ ትንሽ ተነጋግረዋል እሷም ብትሆን ሰሂህ ናት ወይም ሐሰና ናት ብለዋታል ኢማሙ አልባኒ ሐዲስ ዚያድቱ ሙንከራቱን የሚል ነገር አመጣዋል አቡ ዳውድ መራት ሙንከር ናት ትክክል አይደለችም አሉ ሸኹል አልባኒ ለምን ሶሂህ ላይ የተዘገበውን ይቃወማልና ሶሂህ ላይ ቅድም የቀረበው የቀረው ነው? ማን ማን ተሐፍዛለህ ሲሉት ቆጣጠረላቸው በህፍዝ ተቀርተዋል አዎ አላቸው እንግዲያስ ባለ አንተ ጋር ባለው ቁርአን ድረንሃል ነው ያሉት የአቡ ዳውድ ግን 20 አንቀጽ ብቻ እንዲያስተምራት ነው የሚያሳየው ሼኹል አልባኒ እንዲያሉት ሙንከር ከሆነ خلاص በዛኛው እንብቃቃለን እ ሷሂህ ነው ባሉትም ብዙ አይከብድም አንተ ጋር ባለው ቁርአን አጋብተንሃል ከዛ መካከል በሃዋ አንቀጽ እንደማለት የተረጎማል ሳይ ከሆነ እንግዲህ አለ አየሐል የተፈለገው በትንሽ ነገርም ቢሆን መጋባት በቁርአንም ቢሆን በማስተማርም ቢሆን መህር ሊከፈል ይችላል መለክቱ ከ መለክቱ ከሙታተ ቢነፍሲ እንግዲህ እቺ ሴት መጣ ራሴን ጀብቼዋለሁ ለአንቱ ማለቷ ያው ወኢን ምርአቱን ምንድን የሚለው ወምርአተ ሙእሚነተን ኢን ወሃበት ነፍስሃ ለነቢይ ቁርአን አለ አይደል ሱረቱ አህዛብ ላይ ቀድ አህለልናሃ ለከ ለአንተ ፈቅደንልሃል እና ችግር የለውም እያላቸው ነው ተፈቅዶላቸዋል ግን ከፈለጉ ነው ካልፈለጓትስ የፈለገ ወሰዳት ሰዓደ ነዘር ይባላል ያው ከላይ እስከታች ሻየ ለማለት ነው ሰወበ ደግሞ አነጻጽረው ያው እንግዲህ አንድ ንቃ ፈልጎ ማየትና ዝም ብሎ ሲያልፉ ማየት ይለያያል አይደል በደንብ አድርገው አስተውለው አዩዋት ማለት ነው ከታች እስከ ላይ አልቀራቸውም ከጥፍራ ከጥፍሯ እስከ ጸጉሯ እስከ ጸጉሯ ማለት ነው طيب ሰውየው ማን ነው ይሄ ሰውዬ እንደዚህ ደፍሮ ነብያችን አለይሂ ሰላቱ ወሰለም ካልፈለኳት ወደ እኔ አምጧት ያለው ሰውዬ ማን ነው እብኑ ሐጀር ለም አቅፍ አለ እስሚህ ብለዋል ሰውየው ከሌ ነው የሚባል ነገር እስካሁን ምንም የማውቀው ነገር የለኝም ባለ ዘገባ ብለዋል طيب ጀዋዙ አርድ المرأة نفسها አንድ ሴት ራሷን ለአንድ ዲን አለው እውቀት አለው ኢማን አለው ይሄ ሰው ይሆነኛል ላለችው ጥሩ ሰው ራሷን ማቅረብ ለመቻሉ ይሄ ሐዲስ ማስረጃ ነው ብለዋል ነብያችን አለይሂ ሰላቱ ያው ረሱል ናቸው ነብይ ናቸው ካላቸው ሶላህያ አንጻር ራሷን መታ መጠየቋን ለምን አንቺ አሳፋሪ አንቺ ወራዳ ሴት ደግሞ ባል ይጠይቃል እንዴ አላልዋትም ነው ጀዋዝ ነው ይሄ ኢቅራር ይባላል ሌላው ለማጨት ከፈለገ አንድ ሰው አንድን ሴት ማየት ይበቃል ብለናል ይሄው እሳቸውም በደንብ አድርገው ማየታቸው ለማጨት ስለፈለጓት ነው ነው ሌላው አንድ ነገር ደግሞ እዚህ አሁን ማን ያጋባት እቺ ሴት አግብታለች ወልዩ አማን ነው አባቷ ነው ወንድሟ ነው አጎቷ ነው ምኗ ነው የዳራት ረሱል ሰለላሁ ዐለይሂ ወሰለም እንዴት ዳሯት አባት አለሽ ወይ ወንድም አለሽ ወይ ብለው ለምን አልጠየቋትም ደረሶችም ከዚህ ዘመን መሰል ዝም ብሎ እንደያረሱ የሰው ልጅ የሚድሩት ስለዚህ ነብዩ አለይሂ ሰላቱ ወሰላም የበላይ ጠቅላላ የባለስልጣን ሁሉ መሪ ናቸው የቃዲዎች ሁሉ መሪ ናቸው ስለዚህ የመዳር ስልጣን አላቸው አንነብዩ አውላ ቢልሙእሚኒን ነብዩ ሰለላሁ ዐለይሂ ወሰለም ለአማኞቹ ከነፍሳቸው ሁሉ ይበልጥ የተገቡና ሐላፊ ናቸው ተብሏልና ወላየቱል ኢማም አልመራ የሀገር መሪ የሆነ ሰው እና እቺም ሴት ደግሞ ወልይም ላይኖራት ይችላል በነገራችን ላይ አላያል የመዳር ስልጣን አላቸው እሷ ፈቃደኛ ከሆነችና ለማግባት አገባዋለሁ ካለች ለፈለገችው ሰው የመዳር ስልጣን አላቸው የሚለው ከዚህ ሰዱልኝ ሌላው ምንም ይሁን ምን ወንድና ሴት ሲጋባ መህር ያስፈልጋል ነው የሚያሳየው ቢያንስም ዋጅብ እንኳን ነው ባንልም አስፈላጊነቱ ግን የማያጠያይቅ ነው أنه لا بد من الصداق في النكاح وأنه يصح أن يكون شيئا يسيرا جدا በጣም ትንሽ ነገር ቢሆንም ትንሽ ነገር ማድረጉ ጥሩ ነው ስለዚህ ሲዋክም ቢሆን የሚሉት እንደው ሰጣት መባል አለበት ነው በተዛዋሪ ግን ሰጣቸው ግን አትቀበሉ የሚያምረው ባል ሲሰጥ ነው ስለዚህ ሁለቱ ባልና ሚስት በተስማሙበት በምንም ነገር ይሁን መህር ይቻላል ነው አንድ ብር የሚሆኛም ችግር ቃዲ ዒያድ ዒያድ የተባለው ዓሊም አጅማል ዑለማ አላ ነው ላ የሲሁ አን የኩነ ሚማ ላ ቂመተ ለሁ ምንም ዋጋ የለሽ የሆነ ነገር አይቻልም ነው ዋጋ ያለው ነገር ቁም ነገር በሆነ ነገር ነው እንጂ እያሉ ነው ሲዋክም ዋጋ ያወጣው አሁን ችግር የለም እንደገና ጋብቻው ላይ ኒካ ስናስር ስሙን መጥራት የመህሩን ጉዳይ ማንሳቱ አብሮ ኒካሁ ጋር ተወዳጅ ነው ዩስተሐቡ አን ዩዝከረ ሶዳቁ ፊል ዐቅድ ይላሉ ለምሳሌ ዘወጅቱከ ቢንቲ فلانه بنت ፉላን بمهر ቢመህሪ ከዛ መሰለን ቢአሸርት አፍ በአስር ሺህ በአንድ ሺህ ድሬሃለሁ ይላል ያው የሚያገባትም በተባለው መሰረት ጋብቻውን ተቀብያለሁ ይላል። አንዳንዶቹ ዝም ብለው ከልጅን ለራሱ ክላ ጋብቻለሁ ይላል መህሩ ሳይጠቅሱ። አንዳንዶቹ ደግሞ ከልጅን በዚህ ያክል ጥሎሽ ወይም በዚህ ያክል መህር አጋብቻለሁ ለከሌ ይላሉ። ስሙን መጥቀሱ የመህሩን ጥሩ ነው፣ ምስክሮቹም እንዲያውቁት ማለት ነው። ሌላው አነሁ የጁዙል ሐልፍ እስቲ ማለልኝ ባይባልም እንዲሁ ዝም ብሎ መማል ይቻላል። ይሄ ረጁል ሄድና ቀለበት የሚፈልግ ሲባል ሄዶ መጥቶ ላ ወላህ ነው ያለው አያችሁ እስቲማላ ሳይሉት ማለት ነው አላገኘሁም ቢላቸው ማልልኝ ሲሉት ምየለኋለሁ እምላለሁ ብሎ ይመማል ነበረበት ሳይጠይቁት ራሱ ነው የማለው አንዳንድ ጊዜ ሰዎች እንዲያምኑ ስትፈልግ አንተው ራስህ ብድግህ መለህ መናገር ትችላለህ ነው የሚለው أنه لا يجوز للإنسان أن يخرج من ملكه ما هو من ضرورياته كالذي يستر عورته أيوة أو يسد سو كظهر من من نصر تمرت الله لا يجوز للإنسان ለአንድ ሰው አይፈቀድም ከንብረቱ ወሳኝ የሚባል ነገር አውጥቶ ለሰው መጀባት አይፈቀድም ይሄው ሽርጥ ያለ ስላቸው ምንድነው ያሉት ምን ታደርገዋለህ ይሄን ሽርጥ ለሷ ሰጣት አንተ ታጣለህ አንተ ስለብስ እሷ ታጣለች ስለዚህ እቺንማ ባይሆን ያችኑ ወንድ የምታረገህ ነገር ደብቅባት ማለታቸው ነው ዶሩሪያት ወሳኝ ነገር ከምግብም ይሁን ከአልባሳትም ይሁን አስፈላጊ ነገር እንዲሁ ዝም ብሎ አይወረወርም አይሰጥም ማለትን ከዚሁ እንወስደዋለን ሌላው ቸግሮኛል የለኝም ከሚል ሰው ጋር ከለለህማ እንደዚህ ነው አይባልም ትንሽ ኦዲት ማድረግ ያስፈልጋል ነው ነብያችን አለይሂ ሰላቱ ወሰለም ኦዲት አድርገው ታኩ ሰውዬ ሄድ እስቲ ፈልግ አሉት ሄዶ መጣ አሁንም ደግሞ ሄድና ሲባህን ቀለበት ፈልግ አሉት አሁንም ሄዶ መጣ ይሄ ምንድነው ኦዲት እያደረጉት ነው የለኝም ያለን ሰው አለመኖሩን የሚያረጋግጥ ነገር አዩ መጨረሻ ላይ ፈዓሊማ ምን ቁርአን ብለው አጋቡት ነው ሌላው ጋብቻን አጋባው በማለት ብቻ ሳይሆን በቁጥጥር ስር አድርጌልሃለሁ በሚለውም ማጋባት እንደሚቻል መለክቱ ከሃ የሚለው ቃል ያሳያል ይላሉ ابن القيم أصح قول العلماء أن النكاح ينعقد بكل لفظ يدل عليه ولا يختص بلفظ الإنكاح والتزويج أنكحتك زوجتك በሚለው ቃል ብቻ ሳይሆን ጋብቻን በሚገልጽ ቃላት ሁሉ ጋብቻ መፈጸም ይቻላል በሚለው ላይ ዑለማዎች ሶሂህ አገውታል ይሄን ሐሳብ እያለ ነው ሴትየቱ ፍቃደኛ ከሆነ ዲሃው ዲሃውን ሰው መዳር ይቻላል እያለ ነው ምንም የሌለው ሰውዬ እኮ ነው ያገባቸው ባልፈላ ሌላው አንድ ሰው የሆነ ጉዳይ መቶ ሲጠየቅ በደም ተከታተሉኝ የሆነ ጉዳይ መቶ ሲጠየቅ ሩጦ አልፈልግም አይባልም ትንሽ ማስተዋል ዝግ ማለት ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ሴትዮ ራስን ላስመልክ ነው የመጣሁት ስትላቸው ቀና ብለው አይተው ወረድ ብለው አይተው ቀርቀርን ያሉት ትንሽ ማስተዋላቸው ይኸው እሳቸው የሚተካ ባልተገኘ ማለት ነው ቸኩሎ ቢሆን ለእሳቸውም ሳኮን ለዚህም ጎበዝ ሳኮን ትቀር ነበር ማለት ነው መቸኮል አያስፈልግም يستحب لمن طلب منه حاجة أن لا يسارع في رد طالبها بل يسكت على السائل يفهم هذا من سكوته على ما فلقون كزمتا ጠያቂው ማለት ነው ያን ጊዜ ያለምንም አሳፋሪነት ያ ሰውዬ ያው ካልፈለገኝማ ብሎ ሊሄድ የሚችል ነበር ማለት ነው ሰትየቱ ሌላው አንድ ጮኛ ገብቶ እያጨ እያለ لا يخطب على خطبه اخي ብላ ሳንትና አንዱ እያጨ አንዱ ማጨት አይቻልም ተብሎ ነበር አሁን ነብያችን አለይሂ ሰላቱ ወሰለም ይሄው ራሴን ላንተ ሰጥ የመጣሁት ስትላቸው ያው መተጫጨት እየመጣ ነው እሳቸውም እያዩ ነበረ ነገር ግን ቶሎ ብሎ በእሳቸው ላይ ማጫረት አይሆንም ወይ እዛ ሐዲስ ጋር አይጋጭም ወይ እንዳትሉ አይሆንም ምክንያቱም አለመፈለጋቸው ስለተረዳ ነው ካልፈለገማ ችግር የለም እየፈለጋት አታጫርት ነው እንጂ ካልፈለጋት አለመፈለጉ የሚያሳይ ምልክት ካለ አብሽር ነው የሚለው ራስን አንድ ሰጥቻለሁ ማለት ግን ትችላለህ አሁን አንድ ይባል አግባይ ብላ መጠየቅ ይቻላል ግን ራሴን አስመልክሃለሁ ማለት ትችላለች ወይ አንድ ሴት ጀዋዙ ሂበት المرأة نفسها للنبي صلى الله عليه وسلم ለነብዩ ይቻላል ግን ወሄ خاصة له صلى الله عليه وسلم لمن وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكها خالصة لك خالصة لك من دون المؤمنين የሚለው ለሳቸው ብቻ እንጂ ከዛ ውጭ እንደማይቻል በግልጽ ያሳያል ነው ሌላው حسن خطاب هذا الخاطب የዚህ አጭታ ያስተጫጨት ሁኔታ ደስ ማለቱ አፈላለጉ ማስደሰቱ ምንድነው ያለው እማትፈልጓት ከሆነ ለምን ወደኔ አታመጧትም ከፈለኳ ግን አብሽሩ እያለ ነው ካልተፈለገች ነው የምፈልጋት እያለ ነው ይሄ ጥሩ አገላለጽ ነው። ሌላው የብረት ቀለበት መልበስ ይቻላል ወይ አይቻልም ወይ ለምን ሊያለብሱ ማለት ነው ወይ ማለት ነው ያመለክታል አሉ እ ሌላው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ያላቸውን እዝነትም ያሳያል ይሄ ሰው ምንም የሌለው ሚስኪን መሆኑን ሲያውቁ ዞርበል ሳይሉት መሆን ባለበት ነገር ይችን ሴት ለመዳር መሞከራ ሰለላሁ ዐለይሂ ወሰለም ቢል ኡማ ያላቸውን እዝነት ያሳያል ይለናል تفضل عامر بن عبد الله بن زبير عن أب عن أبيه أن رسول الله صلى الله عليه وسلم قال أعلنوا النكاح رواه أحمد وصححه الحاكم طيب قابتشا دي ببقوا شايهون قابتشا بيفا أدرقوت ለምን ከተባለ ነገ ነገ ወዲያ ባልና ሚስት ባንድ ሲታዩ ኒካህ መተሳሰራቸው ከታወቀ ሰው አይወናጀልም ደበቅ አገው ከተጋቡ ግን አጋጣሚ ይዟት ወደ አሚር ኢብኑ አብዱላህ ኢብኑ ዙበይር عن أبيه رضي الله عنهم أن رسول الله صلى الله عليه وسلم قال أعلنوا النكاح رواه أحمد وصححه الحاكم أعلنوا النكاح ማለት ጋብቻን በአደባባይ ይፋ አድርጋችሁ አውጡት ማለት ነው أعلنوا أعلن الأمر أعلن الأمر يعلن علنا بمعنى ظهر وانتشر የመወር ተቃራኒ ኢዕላን አዕልኑ ኒካሃ ወድሪቡ አለይህ ቢልግርባል የሚል ደግሞ አለ የድቢ መምቻ ታውቁታላችሁ ግርባል ይባላል አዕልኑ ኒካህ ኒካህን ይፋ አውጡ ወድሪቡ አለይህ ቢልግርባል ድቢ እየበታችሁም ቢሆን ጋብቻውን አሳውቁ ስለዚህ ጋብቻ ዲቢ መምታት ይቻላል ግን ለማን ለወንዶች ወይስ ለሴቶች ለሴቶች ድቢ እንደሚደበድበው እና ካላችሁ ሞክሩ السلام عليكم ورحمة الله وبركاته وعن أبي بعثاء موسى عن أبيه رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا نكاح إلا بولي رواه أحمد وأربعة وصححه ابن المديني والترمذي وابن حب وابن حبان وعلة بالإرسال وعن أبي بردة بن أبي موسى عن أبيه رضي الله عنهما أنه قال قال رسول الله صلى الله عليه وسلم لا نكاح إلا بولي رواه الإمام أحمد والأربعة وصححه ابن المديني والترمذي وابن حبان وأعل بالإرسال وروى الإمام أحمد عن الحسن عن عمران بن الحسين مرفوعا لا نكاح إلا بولي وشاهد إن لين كتاب ابن أبي موسى يا يهونو عن أبيك رضي الله عنهما የሁለቱንም ስራ የልጅንም የአባትን ስራ አላህ ይውደድላቸው ምን አለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ምን አሉ ላኒካሃ ጋብቻ የለም ኢላ ቢወልይ ላኒካሃ ኢላ ቢወልይን ለሴቷ ኃላፊ የሆነ አባት ወንድም አጎት ነገር ባለበት ወይም ቃዲ ባለበት እንጂ ያለ ወልይ ጋብቻ የለም በጅቡቲ መጣች በባህር መጣች የትም ቦታ ትሆን ራሷን በራሷ መዳር አትችልም ነው طيب ቀጥታ ወልዩዋ ነው የሚድራት ላ ኒካሃ ኢላ ቢወልይ ሐነፊያ መዛብ እዚህ ጋር ነው ትልቁ ችግር እንግዲህ ያለ ወልይ ዘመድ እንትን ጋብቻ የለም ወልይ ማለት ደግሞ ቤተሰብ ነው ቤተሰብ የእናት ልጅ አይሆንም የእናት ወንድም አይሆንም የአባት ወገን በአባት በኩል ዝምድና ያለው ቤተሰብ ሲሆን ነው ወልይ ማለት ከዛ ያለፈ ኢማም ነው ቃዲ ማለት ነው ሐዲሱን رواه الامام احمد ወል امام احمد አህመድም ዘግበውታል ابن المديني ማለት አሊ ኢብኑ መዲኒ የቡኻሪ ሸኽ ነው እሱም ጥሩ ሐዲስ ብሎ አስምሮበታል ነው የሚለን ወትርሚዚዩ ትርሚዚም እንደዚሁ ወብኑ ሒባን ብኑ ሒባንም ሶሂህ ብሎታል ወኡዒለ ቢልኢርሳል ግን ዘገባውን ሙርሰል ነው ታቢዕዩ ሰውዬ ቃለ ረሱሉላህ ካለ ምን ይሆናል ሀዲሱ ሙርሰል ይሆናል ወኡዒለ ማለት በሽተኛ ነው ብሎታል ሐዲሱን ቢልኢርሳል ማለት ሙርሰል በመሆን ታምቷል ወይም በሽተኛ ተደርጓል ማለት ነው ሐዲሱ ዝሮ ዝሮ አለ ነው ካለ ተገቢ ነው ሶሂህ ይሆናል ነው የምንለው እሺ አልባኒም አልሐዲሱ ሰሒሁን ቢላ ረይብ ብለዋል። ሐዲሱ አቢ ሙሳ በጣም ብዙ ሰዎች ሶሂህ ብለውታል። እዚሁ ጋር ተያይዞ ደግሞ ሙታባ አለው። ወረወል ኢማም አህመድ አን ሐሰን አን ኢማም ሁሰይን መርፉዓን ብሎ ላኒካ ኢላ ቢወሊ ወሻሂድ የሚለው ድጋፍ ነው። ድጋፍ ሲያገኝ አንድ ወሬ ጠንከር ይላል አይደል? ስለዚህ ሐዲስ ሶሂህ ነው እያሉን ነው። ላ ሁለተኛ ምንድነው ኢማሙ አህመድ ዘገባ ላኒካሃ ጋብቻ የለም ኢላ ቢወልይን በመህረም በዘመድና ወሻሂደን በሁለት ምስክር እንጂ ያለምንም ዘመድ ያለ ሁለት ምስክር ጋብቻ የለም ወአሽሂዱ ዘወይ አድል ሚንኩም ነው የሚለው ቁርአን ቢሆን አስመስክሩ ብሎናል አንዳንዶቹ ሙስተሐብ ነው ማንበብ ይፈልገው ነበር ይሄ ሐዲስ ላኒካ ኢላ ቢወልይ ወሻሂዴን የሚለው ላዚም መሆኑን ያመለክታል ነው ሲቀጥሉ ተመሳሳይ ሐዲስ ነው وعن عائشة رضي الله تعالى عنهما قالت قال رسول الله صلى الله عليه وسلم أيما امرأة نكحت بغير إذن وليها فنك فنكاحها باطل فإن دخل بها فلها المهر بما استحل من فرجها فإن اشتجروا فسلطان ولي من لا ولي له أخرجه, أخرجه الأربعة إلا النسائي وصححه أبو عوانة وابن حبان والحاكم طيب وعن عائشة رضي الله عنها أنها قالت قال رسول الله صلى الله عليه وسلم أيما امرأة نكحت بغير إذن وليها فنكاحها باطل فإن دخل بها فلها المهر بما استحل من فرجها فإن اشتجروا فالسلطان ولي من لا ولي له أخرجه الأربعة إلا النسائية وصححه أبو عوانة وابن حبان والحاكم كعائشة تزجب رضي الله عنها عنها وعائشة بتشان تقصده عنهما من رفض سون رضي الله عنها قالت آلش من آلش قال رسول الله يا الله سبحانه وتعالى ملكتنيا آلو من آلو أيما امرأة ማንኛውም ሴት ነካሃት ያገባች ጋብቻ የፈጸመች ቢገይሪ ኢድኒ ወይሃ ያለ ቤተሰብ ያለ አባት ያለ ወንድም ያለ ፍቃድ ብድግ ብላ ዝም ብላ ያገባች ፈኒካሁሃ ባጢል ኒካኋ ጋብቻው የተበላሸ ነው። ጠይብ እሺ፣ ያለ ቤተሰብ ፍቃድ ያገባች ግን ግንኙነት አድርገዋል። ምን ይሁን እ ብዙዎች እኮ ያው አብረን ሰንብተናል ወጥቶ ዝገብቶ ይላሉ ይሄን ኒካህ ስንላቸው ምን ላድርግ ይላሉ አይደል ስለዚህ አሁን ኒካህ የተበላሸ ነው አሉ ያለ ወልያ ገባይ ሴት فإن دخل بها በዚሁም አይነት ጋብቻም ቢሆን ያው ግንኙነት አድርገው ከሆነ ማለት ነው فإن دخل بها ገብቶባት ከሆነ ማለት ያው ግንኙነት አድርገው ከሆነ ማለት ነው ፈላህ المهر مهر እዛ ነው የምትወጣው የሰው ቀደፍሮ ይለቀቃል መህር መክፈል አለበት ቢመስተሐለ ሚን ፈርጂሃ ያው ያለውን ነገር ተጠቅሟልና ከሷ ነው የሚለው ፈኢን ሽተጀሩ ከተጨቃጨቁ አለ ወልይ ሲባል ግን ያው ወልይ ያስፈልጋል እያል ነው እኔ ነኝ ምድራት እኔ ምድራት አንተ አይመለከትም አንተ አይመለከትም አምስት ወንድማማች ቢኖራት ያ ምን የፈለኩ ባለ ምድራት ያ ምን ምድራት አለ የመዳሩ ስልጣን እኔ ነኝ የምፈልገው አለ ከአምስት ወንድማማቾች ማንኛው ይቅደም ሁለቱ ሁሉም ወንድሞች ናቸው የዝምድና ስልጣናቸው እኩል ነው አንዱ ካንዱ አይበልጥም ሁሉም አሶባ ናቸው ለምሳሌ አባት ወንድም አጎት ቢሆን አባት ይቀድማል ልጅ ይቀጥላል ወንድም አንዱ አጎት ደግሞ ይቀጥላል እንል ነበር አሁን ወንድሞች ናቸው አጠቃላይ እኔ ነኝ ምድራስ እኔ ምድራስ ድን ያለው ይብለጥ ድን የሌለው ማግኘት ስልጣን የለውም ማስለም ድም ያለው መሆን ያለበት ሁሉ አላየሃል ከተጣሉ በታላቅነት በደረሳነት በተለያየ ነገር አንሄድም አልግባባ ካሉ አንተ ዳራት አንተ ዳራ ከተግባቡ ሰየው ትንሹ ሚዳራ ትልቁ ሚዳራ አይመለከተም ካልተግባቡ ሳፈንሽ ተጀሩ ከተጨቃጨቁሳ ፈኢንሽ ተጀሩ ከተጨቃጨቁ ፈስልጣኑ ቃዲ ወይም ደግሞ የሀገሩ መሪ ወልዩ መን ላ ወልየ ለህ ወልዩ መን ላ ወልየ ለሁ ላ ወልየ ለህ አይበልኝ ቤተሰብ ለሌለው ቤተሰብ ለሌላት ሴት ወልይ ስልጣን አለው የመዳርና እሱ ይድራታል መቼም ባለስልጣን የማይፈራ የለም ባለስልጣኑ ድራለሁ ካለ ሁሉም አፉን ይዘጋልና ነው ጭቅጭቅ የለም أخرجه الأربعة إلا النسائية ወሰሐሁ አቡ አዋነተ ወብኑ ሒባ ወልሐኪም እነዚህ ሁሉ ሰሂ ብለውታል ነው የሚለው አዩማ የምትለው ቃል በአረበኛ ለወንድ ነው ለሴት ነው ለሁሉም ነው ለተወሰኑ ሰዎች ነው ወይስ ማንኛውም ሰው ያጠቃላል የሚለው ነገር አልፋዙል ዑሙም የሚባል ነገር አለ ጀነራል የሆነ ቃላት ለሁሉም የሚሆን ማለት ነው رجل የሚለው ለምሳሌ ለወንዶች ሁሉ ይሆናል امرأة የሚለው ለሴት ሁሉ ይሆናል ግን الرجل ካለ المرأة ካለ ለተወሰነ ሴት ለተወሰነ ወንድ ነው አዩማ امرአትን አዩማ ረጁልን አዩማ شخصን አዩማ ከዛ ከተባለ ማንኛውም ማለት ነው ስለዚህ ፋጡማ ሆነች መሬም ሆነች ሩቅያ ሆነች ሙኩልሱም ሆነች ማለት ነው ማንኛውም ሴት ነው አረብትሁን አጀምትሁን ማንኛውም ሴት ያለ ወልይ ካገባች ኒካህ አለ ብላ እንዳታስብ ሐነፍያም ትሁን ሻፍያም ትሁን ማለት ነው እኔ መዛሀቤ ነው ዞር በሉ የሚሉ ሴቶች አሉ አይደል የሚባል ነገር የለም ነው አዩማ ሚን አልፋዝ العموم ነው ቃላቱ فهي تفيد طلب الولايه عن المرأة مطلقا من غير تخصيص የነከለዘር የነከለዘር ባለስልጣን የከለሰል የምታገባ ሴት ሁሉ ወልይ ያስፈልጋታል ከለላትስ ወይም ያሉ ወልዮች ከተጨቃጨቁባትስ ቃዲ ይድራታል ስለዚህ ወልይ ኒካህ ላይ ሸርጡን ለሲሐቲሂ ኒካሁ ሰሂህ ለመሆን መስፈርት ነው ያለ ወልይ ዘመድ የእንትማን ጋብቻ የለም ይሄ የሶስቱ መዝሃቦች አቋም ነው إمام مالك إمام الشافعي إمام أحمد وجماهر العلماء የበርካቶች ዑለማዎች አቋም ነው ከሐነፍያ ውጭ ያሉት ማለት ነው ማስረጃው ምንድነው ወልይ ሸርጥ ነው ለምንለው ሰዎች ማስረጃቸው ምንድነው ከተባለ ላኒካሃ ኒካሃ ኢላ ቢወልይ ይሄ ሐዲስ ነው ሐዲሱ እንደ ሙተዋትር ነው ያሉ ሰዎችም አሉ ሙተዋትር በጣም በብዙ የተዘገበ ማለት አዩ መምራአት ነካህት ቢገይር ወልያ ፈኒካዋ ባጢል ፈኒካዋ ባጢል ፈኒካዋ ባጢል በሚልም ደግሞ የተዘገበም አለ ኒካ ማሰር عقد خطر يحتاج الى كثير من المعرفه አዎ አደጋ ውል ማለት የጋብቻ ጉዳይ ነው ስለዚህ በደንብ ታስቦ ተስተውሎ ነው ኒካ መታሰር ያለበት እያሉ ነው ወልይ ስንለው ደግሞ ወንድ ማንኛውም ወልይ አይደለም የግድ አቅመ አዳም የደረሰ መሆን አለበት ህፃን ልጅ አይሆንም ትንሽ ወንድሜ ቢድረኝ ይሳያሉ የሚጠይቁ ሴቶች አሉ ትልቅ ወንድ ትንሽ ወንድሟ ችግር የለውም ትንሽ መሆኑ ችግር የለውም ግን እድሜው ከ15 ዓመት በላይ መሆን አለበት ተክሊፍ ያለው ማለት ነው طيب አንድ ባል አንድን ሴት አገባሁ ብሎ በማይፈቀድ ጋብቻ ግንኙነት ከፈጸመ እንዲሁ በነዛ ሊያሰናብታት አይገባም መህሩን ይከፍላል ለሴቲቱ ቤተሰብ ካላገኘች ሳ ምን ይሁን የሚድራት ቤተሰብ የሌላት ሴት ምን ታድርግ ለሚለው ሰለምቴም ሆና ይሁን ነባር ሙስሊምም ሆና ዘመድ ካጣች ከቤተሰብ ከሌለ ፈወልዩሃ አልኢማሙ መሪው ወይም የመሪው ምክትል ናኢቡ ፈኢነ ስልጣነ ወልዩ መላ ወልይ ለሆነውና ሊድራት ይችላሉ ነው እና እዚህ ጋር የሐነፊያው መዛሳ መከተል ያለብን ወልይ ጉዳይ ላይ የጅምሁር ዑለማ የሆነውን ይዘን መሄድ እንዳለብን ነው። እሺ ሰዓት وعن أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال لا تنكح العلم حتى تستأمر ولا تنكح الذكر حتى تستأذن قالوا يا رسول الله كيف أذنها قال أن تسكت متفق عليه وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا تنكح الأيم حتى تستأمر أيم مالت من مالت ነው አይም ማለት ፈት ትዳር ፈት ማለት አግብታ የፈታች እዳዋን የጨረሰች አሁን በአዲስ ሁለተኛ ድጋሞሽ ባት የፈለገች አይም ትባላለች መላ ዘውጀላሃ ባል የሌላት ሆና እንደገና ካሁን ቀደም አግብታ የፈታሽ ማለት ነው ላቱን ከሆል አይሙ ሐታ ተስተአማራ አግብታ የምታቅ የሆነ ሴት ሁለተኛ ስታገባ አትዳርም ሐታ ተስተአመረ እስከሚያማክሯት እንደዚህ ያለ ባል መጥቶልሻል ለንድርሽ እንፈልጋለን ምን ትያለሽ ትባላለች እስቲማር ማለት ማማከር ማለት ነው አይ እሱን ሳልፈልገውም በጭራሽ አትዳሯት እሺ ይፈልገዋለሁ ካለ ደግሞ ዳሯት ማለት ነው ወላ ትንከሑ ልቢክሩ አግብታ የማታቀው ደግሞ ሳዱላ እንላታለን እሷ ደግሞ አትጋብ አትዳርም ሐታ ቱስተእዘነ ቅድም ቱስተእመረ ነው። አሁን ደግሞ ቱስተእዘነ ነው ቢክሯ ላይ ፍቃድ እስከምትጠየቅ ልንድርሽ ነው ፍቃድ እስከምትጠየቅ አትዳርም። ከተጠየቀች በኋላ ግን ትዳራለች ነው። ይህ ቃሉ ሱሐቦች አሉ ያ ረሱላህ አንተ የአላህ መልክተኛ ሆይ ወከይፈ ኢዝኑሃ እንዴት ነው አግብታ የማታውቅ ሴት አገባለሁ እሺ ብላ ፍቃድ የምትሰጠው እንዴት ነው ፍቃዱ አማት እንዴት ነው አሏቸው ቃል አንተ እስኩት ዝምታዋ ነው አሉ ልንድርሽ ነው ስሏት ሰምታ ዝም ካለች አፍጥኑ ማለት ነው የሚሆነው እንዲያድሩ ሳይሆን አፍጥኑ ነው የሚሆነው ፍቃድ ማለት ዝምታዋ ነው በዝምታ ከገለጸች ፍቃደኛ ናት እውነት ውስጧ የማይፈልግ ከሆነ ብታፍርም አትዳሩ ማለት አያሳፍራትም ዳሩ ነው የሚያሳፍረው ስለዚህ ዝምታዋ ፈቃድ እሱ ነው ራሱ አንተ እስኩት ነው አሉ የአግብታ የምታውቀውሳ ላዝም እሺ አለባት ወይም አልፈልግም ብላ በግልጽ መናገር አለባት ሁለቱም ላይ ይሄን ሐዲስ ወስደው ያለ ትርጉሙ ያለ ሐሳቡ ድንቅር አደረጉት ወስደው አግብታ መጣ ከሆነ ራሷን መዳር ትችላለች ያሉ አይገርም አግብታ መጣ ከሆነች ራሷን መዳር አትችልም ብሎ ተረጎሙት እንዴት ነው ያስገዳል ያባባል አሁን ወልይ የግድ ነው ተብሏል ወልይ አስፈላጊ ነው ተብሏል እዚህ ደግሞ ወልዩ ራሱ እያለ ይዳራት አይዳራት ነው ጥያቄው ወልይ እያላት ይዳራት አይዳራት መዳር ይችላል ግን ያስፈቅዳት አያስፈቅዳት ልጄና ተኮራባታለሁ መቼም የብያት እምቢ አትልም ተብሎ ዝም ብሎ ወይስ ይዳራት ወይ ነው አይ አግብታ የምታቅ ከሆነ ካሁን ቀደም አማክራት አግብታ ማታ ከሆነ ንገራትና ዝም ካለችህ ያው ፍቃደኛ መሆኗን ያሳያል ነው ያው በዚህ መልኩ ነው ሲዳር የነበረው እንግዲህ ከሌባል ታጨላ መጣላት እንደዚህ ተብሎ የፊቷ ሲወራ ደበቅ ነው የምትለው እንጂ አትዳሩ አትልም ይሄ ፍቃደኝነቷን በግልጽ ያሳያል እንጂ ራሷን መዳር የሚባል ነገር አግብታ አስሬም አግብታ ተወቅ ካሁን ቀደም አይቻልም የሚቀጥለውን ሐዲስ ቅሩ ደግሞ ይሄ ነው ደግሞ አንዱ የሚያደናግራቸው وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم قال الثيب أحق بنفسها من وليها والبكر تستأمر وإذنها سكوتها رواه مسلم وفي لفظ ليس لولي مع مع الثيب أمر واليتيمة تستأمر رواه أبو داود والنسائي وصححه ابن حبان طيب وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال አሰይቡ አግብታ የምታቀዋ ቅድም አይም ያልናት ወይም ሰይብ ያው ፈት ማለት ነው አሐቁ ቢነፍሲሃ በነፍሷ ይበልጥ ይገባታል በነፍሷ የመወሰን ተገቢነት አላት ሚን ወልይሃ ከቤተሰቧ ይልቅ ቤተሰቧ አንድ ሐሳብ ቢያቀርብ እሷ አንድ ሐሳብ ብታቀርብ ይበልጥ ትልቅ ቦታ የሚሰጠው የማንኛው ሐሳብ ነው የልጅቷ ነው ሰይቧል ለምን ትዳሩን የምትመራው እሷ ናታ ስለዚህ ለእሷ ከበድ ያለ ከፍ ያለ ስልጣን ይሰጣታል ማለት ነው ይሄ ማለት ግን አሐቅና ስንል ቤተሰቦች ነው ጭራሽ አያገባቸውም ማታ አይደለም ያገባቸዋል ለዛም ነው አሐቅ ያለው አፍዓለ ተፍዲል ይባላል ሐሰንና አህሰን ይለያያሉ ሐቅና አሐቅ ይለያያሉ አሐቀ በጣም ይገባታል ስንል እነሱ ደግሞ ትንሽ ይገባቸዋል ማለት ነው ያመለክታል ራሱ ቃላቱ ይላሉ ምን ወልያ ሰው ወል ቢክሩ አግብታ ማታቅ ኮረዳ ወይም ልጅ ልጃገረድ ሳዱላ ከሆነች ተስተመሩ ያው ፍቃድ ትጠየቃለች ወኢዝኑሃ ሱኩቱሃ ፍቃድዋ ዝምታዋ ነው رواه مسلم مسلم ዘግቦታል ሐዲሱ ሶሂህ ነው ነው ወፊ ለፍዲን በሌላ ቃላት ليس للولي ማዓሰይቢ አምሩን ችናየምስም ይወስዳል ለይሰ ሊልወልይ ለቤተሰብ የለውም ማዓሰይቢ አግብታ ከምታውቀው ሴት ጋር አምሩን ስልጣን የለውም ስልጣን የለውም ስልጣኑ የሷ ነው ወልየቲመቱ በልጅነቷ አባቷ የሞተባት ሴት ልጅ ትስተእመሩ ልንድርሽ ነበር ባል መጥቷል ተብላ ያማክሯታል ያው ፍቃዷ ያው ዝምታ ነው ዝሮ ዝሮ رواه ابو داود والنسائي وصححه ابن حبان حديث صحيح ነው ሐዲሱ صحيح ነው ሰይብ ማለት من ثاب يثوب اذا رجع وهو يطلق على الذكر والانثى ሰይብ የሚለው ቃል ለወንድም ይሆናል ለሴት ብቻ እንዳይመስላችሁ አግብቶ የሚያውቅ ከሆነ ሰውየው ሰይብ ይባላል ሴቷም አግብታምታ ከሆነ ሰይብ ትባላለች ማለት ነው طيب ቢክራ ያላደለ አግብቶ ያላገባ ተቃራኒ ማለት ነው። አሐቁ የሚለው አፋለ ተፍዲል ነው። ያው በሰዎችም ሀቅ አላቸው፣ እሷ ግን የበለጠ ሀቅ አላት ማለት ነው። ቢክር የሚለው ቃል ቢክር ላንዷ ነው። ጀሙሳ ለብዙ ሲሆን አብካር አብካር ቁርአን ላይ ማለት ተይባቲን ወአብካራ የሚለው ነው ዛ እዛ የተይብም ተይባት ነው طيب مثل حمل واحمال ለአንዱ ጭነት حمل ይባላል ለብዙ ጭነት አህማል ወኡሉ الأحمال أجلهن ያው ያረገዙ ማለት ነው وهو الذي لم يتزوج من ذكر وانثى ቢክር ማለት ወንድም ይሁን ሴት አግብቶ የማያውቅ ማለት ነው ቢክር የሚለው ቃል የመጀመሪያ የተወለደ የምትወለደዋ ቢክር ትባላለች። በግመሎች በኩል በተለይ ቢክር አልመውሉዱል አወል ቡክራ ቡክረተን ወአሲላ ያው በጧት የቀኑ መጀመሪያ ቢክር ቡክራ እንደሚባል ከልጅም የመጀመሪያዋ ቢክር ልትባል ትችላለህ ነው የሚለው። ጠይብ የቲም ማለት ከሰው ልጅ አባቱ የሞተበት ነው። የቲምን አይታም ከእንስሳ ከሆነ እናቱ የሞተችበት ይላሉ እስከ 15 አመት ድረስ ነው ከዛ በላይ የቲም አይባልም طيب አሁን እዚህ ጋር የሚከብደው ምንድነው ለይሰ ሊልወልይ مع السيب አምሩን የሚለው ይሄ አሰይባ ሐቁ ቢነፍሲሃ ስልጣኑ የበለጠ እሷ ነው እንደማለት እንጂ ጭራሽ ቦታ የለውም ቤተሰብ ማለት አይደለም ያማ ቢሆን ኑሮ የሚቀጥለው ሐዲስ لا تزوج المرأة مرأته ولا تزوج المرأة نفسها የሚለው ሐዲስ ትርጉም ያጣብናል وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم لا تزوج المرأة المرأة ሴት ሴትን አትድርም لا تزوج المرأة المرأة ሴት ሴትን አትዳር ولا تزوج المرأة نفسها ሴት ራሷንም አትድርም የመዳር ስልጣን የላትም እዚህ ጋር በደንብ ያዙልኝ አንድ አባት እከሊት ልጅን ዳሪ ብሎ አንዷን ሴት ቢወክላት ይቻላል እ ሴት ልጅ በራሷ የመዳር ስልጣን ስለሌላት በራሷ ያልቻለች በውክልናም አትችልም ማለት ነው። በውክልናም አይቻልም። ስለዚህ ምን አለ ላተዘውጁ መራቱ አልመራአተ ሴት ሴትን አድርም ማለት ጭራሽ ተወክላም ሆነ በራሷ ወላ ተዘውጁ መራቱ ነፍሳ ራሷን መዳር አትችልም ዘወጅቱ ከነፍሲ ያው ለነብዩ ኻስ ነው ብለናል ከዛ ውጭ አይቻልም رواه ابن ماجه والدار قطني ورجاله ثقات አግብታ የምታውቀውን ሳያማክሯት በግልጽ መልስ ሳትሰጥ አትዳርም አግብታ የማታውቀውን ደግሞ ሳያማክሯት ፍቃደኝነቷን በዝምታ እስካልገለጸ ድረስ መዳር አይቻልም። አነ ሰግረህ ላትስተምር በጣም ትንሽ ከሆነች ላያማክሯትም ይችላሉ ማለት ነው። አይሻ ነቢያችን ያገቧት በመቼ በስንት ዓመቷ ነው? በስድስት የሚል አለ፣ በሰባት የሚል አለ። አይ ዘጠኝማ ግንኙነት ያደረጉበት ነው። የተጋቡበት ኒካሁ ሰባትና ስድስት ነው ዘገባ ያለው። ያው ሰባትና ስድስት ያለው ሁለቱም ሰይህ ነው። ያው ስድስት ጫፍ ላይ ወደ መጨረሻ ማዚያ ግንቦት ለምሳሌ አሁን ከሆነ ወደፊት ያለው ጋር ይቆጠራል። ብዙ ጊዜ እንደዛ ነው። ሰባት የሚለው ደግሞ አወለ ሰና አመቱ መጀመሪያ አካባቢ ስለሆነ በዛ ሲቆጠር ሰባት ይመጣል። ዞሮ ዞሮ ያን ጊዜ እሷ አልተጠየቀችም። ለማየት ራሱ ልጆች ጋር እየተጫወተች እያለች አዩት በቃ ፈልጓታል የሰነው ንካ ያሰርላቸው ጥያቄም የለውም ማስለም ማለት ነው ግን ከፍ ያለች ከሆነች ትጠይቃለች ዝምተዋ ፍቃደኝነት ነው የሚለው ጋር እንሄዳለን ቢክሮ ፈይቧ ላይ እንደው ዝም ብሎ ማውራት ብቻ ሳይሆን በደንብ ከሌን የሚያገባሽ ምከሬ ነው እኛም ልንሰጠው ፈልገናል ምን ትያለሽ ተብሎ በዝርዝር ባህሪው ምኑ ተነግሯት ውሳኔዋን ማዳመጥ አለባቸው ማማከር አለባቸው ማለት ነው አግብተም የምታውቀው በደንብ አፍረቷን አንስታለች የትዳር ነገር ሞክራ አይታዋች የወሬ በወሬ የሰማና በአካል ያየ ይለያያል የሞከረ ሰው ያቀዋል የሚያስቀምጠው መስፈርት መሆን ያለበትን ነገር ማንሳት ትችላለች አግብታ የማታውቀው ግን ምንም ስለማታውቅ መከራከር እንኳን አትችልም የገ ይሁንልኝ አይሁን ማለት እንኳን አትችልም ራሱ ይህን ይመስላል ሰዓታችን አልቋል هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله